ሱረቱ ነምል በነምል የተሰየመ አንድ ታሪካዊ ነምል አለች። እሷን ምክንያት አድርጎ የእሷ ታሪክ ተወስቷል እና እዚህ ውስጥ በእሷ ምክንያት ነው የተሰየመው በዚህ ሱረቱ ነምል በመካ ከወረዱ ምዕራፎች አንዱ ነው። ሱረቱ ነምል እንደ መካ ምዕራፎች ሁሉ አንቀጾቹ አጫጭር ናቸው። በተውሂድ ዙሪያ ላይ በጣም ያተኩራል። እንዲሁም በአላህ ስብሓነሁ ወተዓላ መኖርና በሙቶ መነሳት ታሪክ ጋር የተያያዙ ነገሮችን በሰፊው ይተነትናል። መነሻው እንደ ተለያዩ ምዕራፎች በሕሩፍ ሙቀጣዓ ነው የተጀመረው። ጧፊን ጧ ሐርፉ ነው፣ ሲንም ሐርፍ ነው። አላሁ አለም ማዛ ዩራዱ ቢሃዛ በዚህ ምን እንደተፈለገ አላህ ስብሓነሁ ወተዓላ ብቻ ነው የሚያውቀው። ነገሩ ግን እነዚህ ከፊደላቶች የተወሰኑት መሆናቸውን ተነገረ በኋላ ከነዚህ የተመሰረተው ቁርአን ሰው ሰራሽ አይደለም እንጂ سو سراش نو متلو كونه تمساسايو لمن اتامطو من نام فله معناتنو تلك ايات القران وكتاب مبين تلك معنات النزيه تلك اسم الاشارانو للبعيد نو ميغلكلو انيا لمالتنو ميغلكلو تلك الدار الاخره يا تشي مجرشو هاجر راك قربو تلك معنات اهو بن اي هذه معناتنو እነዚህ ወደፊት የምናነባቸው ለምን በሩቅ አመለከታቸው በሩቅ በሚያሳይ ቋንቋ ለምን ተናገረ ክብራቸውን ከፍ ለማድረግ የአንቀጾቹን ትልቅነት ለመግለጽ እንጂ አጠገባችን አሁን የምናነባቸው አንቀጾች ማለት ነው آيات القرآن آيات القرآن الكريم وكتاب مبين بين ግልጽ የሆነው ኪታብና የቁርአን አንቀጾች ከሚባሉት መካከል የተወሰኑት ናቸው በሱረቱ ነምል ያሉት ይላል ሁደን ቀና መስመርን የሚያስይዙ ሲሆኑ ወቡሽራ አብሳሪዎች ሲሆኑ ለማን ሊልሙእሚኒን ሁደን ሊልሙእሚኒን ወቡሽራ ሊልሙእሚኒን ነው ለሙእሚኖች ቀና መስመርን ያስይዛሉ ለሙእሚኖች ብስራትም ናቸው ቀና መስመርን የሚያስይዙት ለአማኞች ብቻ ነው እንዴ ቁርአን አንቀጾች አጋሽ ቀና መስመርን የሚያስይዘው ቁርአን ለካፊሮቹ ነው ወላ ለሙእሚኖች ብቻ ነው للمسلمين እያለ እዚህ للمؤمنين እያለ እ እኮ ለአማኞች ብቻ ነው ለካፊሮች አይረባም አላመኑበትም ማለት طيب በሌላ አባባል መንገድ ማሳየት የሚያስፈልገው የሚያቅሰው ነው የማያቅሰው ለሚያውቀው ነው ወይም መንገድ የምታሳየው ለማያውቀው ነው ታዲያ ቁርአን መንገድ የሚያሳይ ነው ብለናል ሁዳ ነው ብለናል ለሙሚኖች ነው የሚያሳየው ሙሚኖች ማይተውታል ከ ሁዳ ማለት ቀና መስመር የሚያሳይ ይሄ ሐላል ነው ይሄ ሐራም ነው እያለ በዚህ ክል በዚህ እንዳትሄድ እያለ የሚያሳይ ማለት ነው ለማን ነው የሚያለኝ እንጂ ለካፊር የለም ለሁሉ ነው እሱ ሲሆን የሚያምነው አምኗል ማለት ها آه، آه، أستاذ بيدرو هدى للمتقين سورة البقرة على من إلهي ألف لام ميم ذلك الكتاب لا ريب فيه هدى للمتقين هدى للمتقين سورة سورة قاف دمو فذكر من يخاف وعيدي سورة الداريات وذكر فإن الذكرى تنفع المؤمنين ها ها مكتلون مكتلون አሸክቸዋለሁ አሉ አንድ ሼህ አሸክቸዋለሁ ብለዋል ሰዎች አሻክቻችኋለሁ በደንብ አዳምጡት እንጂ ይህ ቁርአን በየቦታው ስትቀሩ እንዴት ነው እና ቁርአን ለሙእሚን ብቻ የወረደው አዎ ምን አለ አያቱል ቁርአን ወኪታቢን ሙቢኒን ሁደን ወቡሽራ ሊልሙእሚኒን እንዲያውም ለነማን الذين يقيمون الصلاة يقيمون الصلاة ويؤتون الزكاة وهم بالآخرة هم يوقنون على ለነዚህ ነው ለሚሰግዱ ዘካ ለሚሰጡ በአኺራ ላይ እርግጠኛ ለሆኑ ቡሽራና ሁዳ ነው አለ ለነዚያኛስ እ ሱረቱ سورة مريم لاي لتنذر به المتقين لتبشر به المتقين لتبشر به المتقين وتنذر به قوما لدا لتبشر به المتقين وتنذر به قوما لدا وقد ينهز وجنم للتاسرارة ሙእሚኖችን ልታስፈራራ ልታወስር ይላል من القرآن لمن آمن به واتبع وصدق وعمل وعمل بل وعمل آه. بما به وأقام الصلاة المكتوبة وآتى الزكاة المكتوبة وأن يؤمن بالدار الآخرة والبعث بعد الموت والجزاء على الأعمال خيرها وشرها والجنة والنار كما قال تعالى قل هو للذين آمنوا هدى وشفاء من صوت والذين لا يؤمنون في آذانهم وقر ها والذين لا يؤمنون في آذانهم وقر إن الذين لا يؤمنون بالآخرة እነዚያ በአላህ በአኺራ ወይ ሙቶ መነሳት አለ ብለው የማያምኑ ሰዎች ደግሞ ዘየና ለሁም አዕማለሁም ያሉበትን የኩፍሩን ቃል አስዋብንላቸው ፈሁም ያዕመሁን እነሱ ሲዋልሉ ይኖራሉ የቲሁነ ፊ ضلالهم ونقلب أفئدتهم وأبصارهم كما لم يؤمنوا به أول مرة على كل حال متقموت الناس ናቸው ለማለት ነው ሁዳ ሂዳ بمعنى ማሳየት ከሆነ الهداية ሂዳየታን ሁለት ነው ሂዳያ ማዕናው هذا بمعنى دل አመለከተ አሳየ ለማለት ከሆነ ሁዳ للجميع ነው إنك لا تهدي العمي عن ضلالتهم إن تسمع إلا من يؤمن هداية هداياون لما سايت تككلن يون لما يتكهونه لا مؤمن وشنو لذين والله في سورة البقرة ودل للمستقيم مالك اميت تكموبت النسو بتشانات يولا مالك اميت تكموبت ملكت ماله اللون يمتوه لتبشر به المتقين وتنذر به قوما لدى يومكو يمجمري يوم ملك بشر على اللي يتبالك يا ايها المدثر ቁመሽ ፈአንዚር ዩአንዚር መን ማን ነው እንዳር የሚያደርጉት الكفار ولا المسلمين الكفار الذين وزع بشرى بشارة የሌለው ብዙ ካፊር ስለሆነ ገና አማኝ ስላልጀመረ አንዚር ነው የተባሉት መጀመሪያው ላይ መሀል ላይማ ሲመጣ ሊቱበሽረ ቢሂ ልሙተቂን ወቱንዚረ ቢሂ ቀውመን ሉዳ ተባሉ وبشرى للمؤمنين ለአማኞች ብስራት ነው الذين يقيمون الصلاة ويؤتون الزكاة ሶላት ለሚሰግዱ ሶላት ዘካ ለሚሰጡ በአኺራ እርግጠኞች የሆኑ إن الذين لا يؤمنون بالآخرة زينا لهم أعمالهم فهم يعمهون أولئك الذين لهم سوء العذاب እነዚያ ማለት መጨረሻው መጥፎ መጨረሻ ለነሱ የሆነ ማለት እነሱ ናቸው سوء العذاب من إضافة الصفة إلى الموصوف ይባላል ይሄ የነህው ህግ ነው እንግዲህ አላህ ይርዳችሁ من إضافة الصفة إلى الموصوف العذاب السيء ነው ይሄ سوء العذاب መጥፎ ቅጣት መጥፎ ቅጣት ቅጣት ነው አሁን የሚገለጠው በመጥፎ ስለዚህ ሙዳፍ የሆነው ማን ነው መጥፎ የሚለው ሱ من إضافة الصفة إلى الموصوف ይሉታል أولئك الذين له سوء العذاب وهم في الآخرة هم الأخسرون الناس بآخرة يمج أمشا بتعم كساريوش أم كساريوش أخسر مالك يخاسر مبالغون أفعل التفضيلون خاسر يكسر مالك أخسر مالك أم زيرو يوطو مالك كشوة توجهون وإنك يا محمد ملك تنياتي مغي لتلقى القرآن قرآن تركب على الله ከማን ሚለዱን ለዱን ሐኪሚን አዋቂና ጥበበኛ ከሆነው ጌታ ከአላህ ነዋ። ቁርአን ካላህ ነው የወረደው። ምንም እንዳትጠራጠሩ፣ ይኸው የምንቀራው ቁርአን አህባሽ እንደሚለው እንዳትሰሙ፣ ማዕናው ነው እንጂ ለፍዙ አልወረደም። ይሄ የምንለው የአላህ ቃል አይደለም፣ እንዳትሰሙ አደራችሁ። ወኢነከ ይኸው መጣ ቁርአን። ወኢነከ ያ ሙሐመድ ለቱለቀ አልቁርአን ለተእኹዝ አልቁርአን ተለቂ ማለት መስማት ማለት ነው። معناته لا تلقى القران قران تتقبل الله كمان من لدن حكيم عليم أي من عند حكيم عليم أي حكيم في أمره ونهيه عليم بالأمور جليلها وحقيرها فخيره هو الصدق المحض وحكمه هو العدل التام كما فخبره له كما قال سبحانه وتمت كلمة ربك صدقا وعدلا ኢዝ ቃለ ሙሳ ሊአህሊ ሙሳ ለዘመዶቹ ያለበትን አስታውስ ይባላል። ይሄ ቁርጥ አድርጎ ወደ ሌላ ታሪክ ገባ። ወደዚያው ወደ ታላቁ ነቢ ሙሳ ዘንዳ ማለት ነው። ከሱ ዘንድ ነው የወሰድከው፣ ከሱ ነው የመጣልህ ማለት ነው። إذ قال له إذ قال موسى لأهله موسى لم يستيال قذي إنيني አነስቱ አውቄያለሁኝ። አነስቱ ቢማዕና አሕፈዝቱ ማለት ነው። አው ዓሊምቱ አው ራአይቱ አይቻለሁኝ። ናረን እሳትን አይቻለሁ። ሰአቲኩም ሚንሃ ከዚያች ከእሳቷ አመጣላችኋለሁ። ሰአቲኩም ሚንሃ አመጣላችኋለሁ። ቢኸበሪን ወሬ ይዤ እመጣለሁ። ቢሸሃቢን ቀበሲን ወይም ደግሞ የእሳት ችቦ የመብራት ችቦ ይዤላችሁ እመጣለሁ። ሽሃብ ችቦ ነው ቀበስ እሳት መብራት ያለው ለዓለኩም ተስጠሉን ትሞቁት ዘንድ ትሞቁ ዘንድ ሙቀት ብርዱ ያንቀጠቀጣቸው የሙሳን ነገር የት ላይ የት ላይ ጀመረው የሙሳን ታሪክ ከምን ላይ ነው ከመሃሉ ከወገቡ ይዞ ነው የሚተርክልን አሁን የሙሳ ታሪክ በቁርአን እንኳን ከተወለዱ አይደለም ገና ከመወለዳቸው በፊት ሁሉ የተደረገባቸውን ሴራ ሁሉ ነግሮናል አይደል ሳይወለድ ሳይወለድ ሴራ የተደረገበት ዳዒ የዓለም ጣጊ ጠማማ እንዳይወለድ የጣረበት ዳዒ ቢኖር ሙሳ ነው ገና እንዳይወለድ ምን ላርግ ብሎ በቃ የተወለደ ወንድ በሙሉ ይታረዳል ከዛ አንድ ሁለት አመት ሶስት አመት ወንዱ እንደጨፈጨፈ ሴቱ ብቻ ሲቀር አራ ይሄ ነገር ይሄ ትውልድ ባደገ ጊዜ ጉድ ሊፈላ ነው እና አንድ ትንሽ ፋታ ይሰጠው። እንግዲያውስ እሺ በነጠላ ቁጥር የሚወለደው ይደግ፣ በሙሉ ቁጥር የሚወለደው ይገደላል። ሙሳ ተሐዲያቸው በጣም ኃይለኛ አይደል? በሙሉ ቁጥር ተወለዱ፣ በዚያ ይገደል በተባለበት። ሃሩን በሰላሙ ጊዜ ተወለዱና ታው ይደግ ተባሉ። ሙሳ ግን በዚያ መገደል አለበት በተባለበት አመት ተወለዱ። ሲወለዱ ግን እናቲቱን ኢልሃም ሰጣት አላህ። ምን ብሎ ዝም ብለሽ አጥቢ ይሁን ይነቁብኝ ማለት ሊነቁብኝ ይችላል። አይ አሁን እንኳን ይደርሱብኛለች ከፈራሽ فألقيه في የሚ ባህር ላይ ጣይ ወላ ተኻፊ እንዳትፈሪ አገልግል ውስጥ አርገሽ የሆነ ሳጥን ውስጥ አርገሽው ጣዩ ባህር ውስጥ እንጂ ያየሽው እረዱት ብለሽ መስጠት የለብሽም ወላ ተኻፊ ምን አላት እንዳትፈሪ ብሎ ኢና ራዱሁ ኢለይኪ ባህር ከወረወርሽው በኋላ በየትም አርጌው አንቺ ጋር መልሰዋለሁ ወጃዕሉሁ ሚን አልሙርሰሊን አረ መለክተኛ አደርገዋለሁ እንዲህ በቀላሉ ይሄ ትልቅ ነገር ነው በቃ አለቻቸው አልሙሂም ሰውየው ይህን ሁሉ ተሐዲ አልፈው ሌላ ያው ሁልጊዜ ስራ እንትናቸው እንቅስቃሴያቸው ትግል ነው ውግት ነው ክርክር ነው ወደኋላ አይሉም ሰው ሀገር ሄደው ሚስት ተሰጥቷቸው መህሯ ከባድ ነበር። እሷ ደግሞ ሚስት የዘንድሮ ሚስት እንዲያውም ከፍሎ ነው የሚያገባው። የሙሳ ደግሞ ክፍያ እኮ ብቻ አይደለም። ክፍያው ስንት አመት? አስር አመት። እንዲህ ነው አስር አመት ስለጠበቁላት ነው የሚንከባከቧት። እና ብርድ ምን ስትል ቆይ ቆይ ቆይ ሳታይቻለሁ ይቻለሁ አመጣልሻለሁ ብለው በጨለማ ጣሻውን እየጣሱ ሲሄዱ ሲሄዱ ብርሃኑ ሲርቅ ሲርቅ ሲርቅ እዚያ ብርሃኑ ላይ ድርስ አሉ اخلعن عليك انك بالوادي المقدس طوى አላቸው በልበል አሁን እንግዲህ ንጹህ ቦታ ላይ ነው ያለው ጫማህን አውልቅና ግባ ኢነኒ አነ አላህ እኔ አላህ ነኝ አላቸው እሳቸው ሄዱ እሳት ችቦ ይዘው መጥተው ከሰላና አንድደው ሴትዮዋን ሊያሞቁ ነበር ለዓለኩም ተስጠሉን ነው እሱ ለዓለም የሚነድ ብርሃን ይዞ እንደሚመጣ ሙታን አዘጋጅቷቸዋል እና አንዱ ምን አለ እዚህ ተፍሲር እየቀራን እንዲህ የሆነ ሁኑ የዚያን ቀን እሳቸው ሚስታቸው ረስተው አስቀሩ እዚያው አደሩ እና እንዲያው ምንድን ነው ያደረጉት እንዲያው ይህን ማወቅ ፈልጋለሁ አለ አንተ ሰደቃ ብትጠራ እንኳን ትዛት አይልህም እንኳን እንኳን ሸኽየው እንኳንስ ያን ያህል ግብዣ አግኝተህ እዚህ ለዓለም ብርሃን ይዘው ሊመጡ አሁን ለእሷ ችቦ ይዘው እኔ ቸኩላለሁ መልእክት አለ ሊሉ ነው እሳቸው በዚያው ተጋተሩ እንጂ اذهب الى فرعون انه طغى ኧረ ፍርዓውን ነው ያ ፍርዓውን አስታወሰ ኧረ አልችልም ምላሴ እኮ እንዲህ ማስረዳት አልችልም እኔ ወንድሜን ሃሩንንም ጨምርልኝ እዚያው ክርክር ጀምሯል አገር በቃ ሀሮንም ልኬዋል ሰነሽዱ ዐዙለከ ቢአኺክ ወንድምህን መልእክት መልእክተኛ አደርገዋለሁ ሂዱ ቀጥሉ አረ እንፈራለን አትፍሩ ኢነኒ መዓኩማ አስመዑ ወአራ የሚለውን እሰማለሁ የሚያደርገውን አየዋለሁኝ እጁ ከተነዘረ አሰለዋለሁ እጁ ማለት እኮ ነው አልሙሂም ሲመለሱ ነው እንግዲህ ምን አለ ቃለ ሙሳ ሊአህሊ ኢኒ አነስቱ ናረን ሰአቲኩ ሚንሃ ቢኸበሪን ወሬ ይዤ ቢያንስ أو آتيكم بشهاب قبس لعلكم تصطلون። ይሄ بخبر የሚለው ነገር መንገድ የጠፋቸው ይመስላል ወሬ ይዤ ማለት እንደው ወደ ግብፅ ሄድኩኝ እያሉ ወዲያ ወዲህ ሲሉ ነው የመሸባቸው ይመስለኛል ጫካው ላይ አሁን እንግዲህ ቢያንስ እዚያ ብርሃን ያለበት ሰው አለ ማለት ነው ስለዚህ እንደው ወደ ግብፅ መሄድ ፈልጌ ነበረ ብዬ መጥቼ ይዤሽ ሄዳለሁ አይዞሽ ተረጋጊ ነው ሴት ይዞ የሄደ ሰው እንደሚቸጋገር ያሳያል ይላል። መንገድ ላይ ሴትን ይዞ መሄድ በጣም አስቸጋሪ ነው፣ ግን አይቀር የማይቀሩበት ቦታ አይቀር ሰው ሀገር መቼስ ጥለዋት አይመጡ። ከዚያ እሳቸው በጣም ተጨንቀው ነበረ። ነቢዩ አለይሂ ሰላቱ ወሰላም ሐጅ ላይ ሁሉም ሁጃጅ ሙዘሊፋ ማደር አለበት አሉና ደካማ የያዘ ሰው ሲቀር ብለው ሴትና ልጅ የያዘ ትንሽ አረፍ ካለ ጉዞውን ይቀጥል። ምክንያቱም ሲያዳክሙ ሳይነጋ ሳይጠጠር ሳይወረውር እንዳይመሽበት ፈርተው አልሙሂም ፈለማ ጃአሃ ኑዲየ እዚያ ብርሃኑ ጋር ሲደርሱ ምን አሉ ኑዲየ ተጠሩ አንቡሪከ መን ፊናር እሳቱ ውስጥ ያለው ተባረከ ወመን ሐውለሃ ዙሪያውን ያለው መን ፊናር ማለት ለይሰ ፊ ዳኺል النار في داخل الشمعة የሚበራው ቦታ ላይ እሳት አልሆነም እኮ ሌላ ነገር ሆነ وسبحان الله رب العالمين على ما تجيت الله ترات الجبو يا موسى موسى هوي إنه قدو أنا الله العزيز الحكيم إني أشنا في النات ومن جيت الله نيني على الشم وألقي عصاك جولة مرت كورس جمرو ألقي عصاك يا سكاتن زنقت على فلما رآها تهتز እንግዲህ ጣል ሲባሉ ጣል አረጓት ወዲያውኑ መንቀሳቀስ ጀመረች ولما رآها ሲያዋት ጊዜ ተህተዙ እየተወዘወዘች ከአነሃ ጃኑ ንባብ መስላ ወላ ሙድቢራ ولى مدبرا ወደ ኋላ ሸሹ ልትበላይ ነው ብለው ولم يعقب ወደ ኋላ ዙረው አላዩም ሩጫ እዚያው ጥሪ ተላለፈ ያ ሙሳ ላ ተኸፍ ሙሳ ለምን ትፈራለህ ኢኒ ላ የኻፉ ለደየ ልሙርሰሉን እኔ ጋ እኮ መልእክተኞች አይፈሩም መልእክተኛ ሆናቸውን እየተነገራቸው ነው ሙሳ ለዚህ ነው ያልፈሩት ከዚያ በኋላ ማንም አይፈሩ እንዳትፈራ ለምን መልእክተኛ አይፈራም ነብይ አይፈራም ተብሏል ኢላ መን ظلم የበደለ ሰው ነው የሚፈራው አንተ አልበደልክ ثم بدل حسنا بعد سوء ከዚያ በኋላ ከመጥፎ በኋላ ጥሩ ነገር የቀየረ ሰው فإني غفور رحيم እኔ መሐሪና አዛኝ ነኝ አላቸው አላህ هذا استثناء منقطع وفيه بشارة عظيمة للبشر وذلك أن من كان على عمل سيء ثم أقلع عنه ورجع وتاب وأناب فإن الله يتوب عليه وإني لغفار لمن تاب وآمن وعمل صالحا ثم اهتدى ومن يعمل سوءا أو يظلم نفسه ثم يستغفر الله يجد الله غفورا رحيما والآيات في هذا كثيرة جدا ها؟ ثم بدل حسنا بعد توحيد بينما صادق አይ ይኸው ግንኙነት የለውም ከሙሳ ጋር ግንኙነት የለውም እንደው ብስራት ነው ይላሉ ለኡማው ብስራት ነው የሙሳ ሰዎችም ያን ያህል በጽፎ ላይ ቢሆኑም ከተወበቱ ሊቀበላቸው እንደሚችል እየነገረ ነው ነው እኮ ይህንን ይዘክድ እዚያ ሊያመጡ ጥያቄ እኛ ስንት በስንት ወንጀል ተዘበራርቀን ምን ዋጋ አለን ካሉ አይዟችሁ አላህ ገፉር ረሒም ነው ብለው እንዲያበስሩ እየነገራቸው ነው አሉ ያ ሙሳ ያን የበደሉ ሰው እያመለከቱ አዎ እሱ ጋር ግንኙነት የለውም ይላሉ وأدخل يدك في جيبك እጅህን አንገትየው ውስጥ አስገባ ተኽሩጅ በይዳአ ነጭ ሁና ትወጣለች እጅህ ሚን ገይሪ ሱኢን ያለ መጥፎ ነገር ምንም ታማ ተላልጣ ሳት በልቷት አይደለም የሚያበራ የሚያንቀለቅል ፊ ትስዕ አያትን ከዘጠና ተአምክንትን ከዘጠኝ ተአምሮች ጋር ዘጠኝ ተአምሮች ተሰጥቷቸዋል ከነሱ ሁለቱ ናቸው እነዚህ ኢላ ፊርዓውነ ለፊርዓውን ማስረጃ ሲሆን ወቀውሚሂ ለህዝቦቹም ኢነሁም ካኑ ቀውመን ፋሲቂን አመፀኛ ህዝቦች ናቸውና ፈለማ ጃአቱም አያቱና ሙብሲረተን ተአምሮቻችን የሚያበሩ ሁነው ሲመጡ ሙብሲራ ማለት ግልጽ ሁነው የሚያሳዩ ሁነው ቃሉ አሉ هذا سحر مبين يما قلت دقمت نور وجحدوا بها كادوا الصان واستيقنتها أنفسهم نفساتشو ያረጋገጠቻቸው ውስጣቸው ظلما بقف وعلوا بتئبت فانظر كيف كان عاقبة المفسدين ያጥፊዎቹ ሁሉ መጨረሻ ምን እንደሚመስል ተመልከት አላቸው ولقد آتينا داود وسليمان علما داود الناس سليمان لم وقستنا وقالا ألو الحمد لله الذي فضلنا على كثير من عباده المؤمنين كمؤمن باريا وتم كان سايكر كبز وتو يا بلت أنجتا الله مسكنا يقبا والو وورث سليمان داود سليمان أباس داود ورثنا سلطان وقال له يا أيها الناس إن أنت هزوج وي علمنا منطقة الطير يوفن قنقع تمرنال وأوتينا من كل شيء كل نجر يمن فلق وتسطنا إن هذا لهو الفضل المبين قلت هنا وترفعته هنا يا الله وحكر لسليمان جنوده من الجن والإنس لسليمان የጅኑም ሆነ የሰው ሰራዊት ተሰበሰበለት ወጠይሪ ከወፊም ፈሁም ዩዘዑን እነሱ እየተከመከሙ ዩከፉ አወሉሁም አላ አኺሪህም ሊአላ የተቀደመ አሐዱን አን መንዚለትህ አለቲ ህየ ሙረተበቱን ለህ ዩዘዑን ማለት ያው ደረጃውን ጠብቆ ማለት ነው አንዱ ዝም ብሎ እንደፈለገው አንዱ ኋላ አንዱ ፊት መሄድ የለም ወፎች ፊት ለፊት ከሄዱ ከዚያ ቀጥለው ያሉት እንስሳዎች ከዚያ ቀጥለው ያሉት አዋፎች እያሉ حتى إذا أتوا على وادي النمل حتى إذا أتوا سيدرسوا على وادي النمل بشجانوا وانزلا سيدرسوا قالت نملة كاتشانوش مكاكل عندو عليك يا أيها النمل إن أنت تشانوش توي ادخلوا مساكينكم أرى مقب منواراتشو لا يقبوا قدقاداتشو ላ የሕጢመነኩም ሱለይማኑ ወጁኑዱ ሱለይማንና ሰራዊቶቹ እንዳያፍረጠርጧችሁ ሐጥም ተሕጢም ማለት ስብርብር ማለት እንዳይጨፈልቋችሁ ወሁም ላ የሽዑሩን እናንተ መኖራችሁን ሳያውቁ ሽዑር የላቸውም ምኑ የረጋገጠው ስንቱ ነው በጫማ እያፈሰጥ ነው ምን ነው فتبسم ضاحكك ضاحكا من قولها سليمان اندي الله